እስከ ሰዓት እስከ ወቅተ ሰዓት ድረስ ያሉት ማን ኢማም ናቸው? ኢማሙ አህመድ ተሰሐሩ ፈኢነ ፊ ስሑር በረካ ፊ ሰሑርና ፊ ስሑር ስሑርና ሰሑር ምንድን ነው ልዩነታቸው? ቦም ከሆነ ምንድን ነው የሚሆነው? ተግባሩ ነው መብላት። ሰሑር ካልን በፈትሕ ሲኒ ከሆነ ምን ይሆናል? ምግቡ ይሆናል። من لم يدع قول الزور والعمل به والجهل من معناته من لم يدع قول الزور من معناته قول الزور መጥፎ እዚህ ውስጥ ምን ምን ይገባል? ቀውለ ዙር የሚለው እ ሐሜትም ውሸትም ማጣላትም الشهادة الزور غافي طبعا مستدادة نبي كل جبال وقول الزور مدفوع السياسي نقدر مالكي وقل من تقلعي كالمنكري لهم حين أبوا أينتهم من دنو كالمنكري مالك بسم الله الرحمن الرحيم لذلك رأساشم وعن ابن عباس رضي الله تعالى عنهما أن النبي صلى الله عليه وسلم احتجم وهو محرم واحتجم وهو صائم رواه البخاري ابن عباس رضي الله تعالى عنهما من يلنال الله يوجد الله شونا أن النبي صلى الله عليه وسلم يا الله ملكتنا احتجم هاجم للالو واجم يمي بالو يا بعلك من الناس تقاطعوا يرحمك الله ኢሕተጀመ ነብዩ ዋግን ህክምና አስደርገዋል። ወሆ ሙሕሪም ሐጅ አህርመው እያለ ሐጅ ሙሕሪም ሆነው እያለ የዋግምትን ህክምና አስደርገዋል። ዋግምት ታውቃላችሁ፣ ብዙዎቻችሁ ታውቃላችሁ። ጭንቅላት ላይ የሚበላሽን ወይንም የተበላሸ ደምን በመንፈስ በመፈንከትም ይሁን በሆነ ነገር የተበላሸን ደም አንድ ቦታ ላይ ይሰበስቡታል። ከዛም በኋላ ይሰነጥቁታል። በምላጭ ነገር ወይ ይወጉታል። የተበላሸው ደም ይፈሳል። በብርጭቆ ነገር ነው እንደዚህ የሚያደርጉ ብዙ አታውቁም? ማሩፍ ታውቃላችሁ? ዋግምት ማለት ራስም ላይ ሊሆን ይችላል፣ ጀርባም ላይ ሊሆን ይችላል። ብርጭቆ አለ። ብርጭቆ እንደዚህ እያደረጉ ሲያነሱት ምን ያደርገዋል? ደሙን ይሰበስበዋል። አንድ ቦታ የተበላሸው እንደ አንድ ቦታ ላይ ከተሰበሰበ በኋላ ሰውነቱን ብርጭቆ ውስጥ ያስገባ ስትመዘው ደሙን ይሰበስበዋል። አንድ አካባቢ የብርጭቆ ዋስ የሚያስበት አካባቢ ላይ ማለት ነው። ከዛም በኋላ የተሰበሰበውን እንደ ምን ያደርጉታል? በመላጭ ወይንም በሆነ ነገር ያደርጉታል፣ ወይንም ይመጣል ይወጣል ማለት ነው የተበላሸው ደም። በዛን ሰዓት ሰው ተነፍሳል። ውስጡ ሲጠዘጥዝ የነበረው ነገር ይደርቀዋል። አን ኢብኑ አባ ረዲየላሁ ተዓላ አንሁማ እነነቢ ሰለላሁ ዐለይሂ ወሰለም ኢህተጀመ ነብዩ አለይሂ ሰላቱ ወሰላም ዋግምት ህክምና አድርገዋል። ወሆ ሙህሪሙን ሐጅ አህርመው እያለ ይህን አይደለም የፈለግነው የፈለግነው ወህተጀመ አሁንም የዋግምት ህክምና አድርገዋል ነብዩ አለይሂ ሰላቱ ወሰላም ወሆ ሷኢም ጾመኛ ሆነው እያለ ስለዚህ ጾመኛ ሆኖ ዋግምትን ህክምናን መጠቀም ጃኢዝ ይቻላል የሚለውን ከዚህ ሐዲስ ይዘዋል ዑለማዎች ማለት ነው። ወላኪን እክትላፍ እስኪ ቀጣዩን ደግሞ እናየው። وعن شداد بن عوف كشداد بن عوف شداد بن عوف أبو يعلى الأنصاري النجاري المدني مدناوي ينجار قسام ابن أخي حسان بن ثابت يطلقوا قطاني لحسان بن ثابت የወንድሙ ልጅ ነው ካነ ዓሊመን ሐሊመን በጣም እጅግ እውቀት ያለውና ታጋሽ ሰው ነበር። ቱፊ ቢሻም ሰና በሀምሳ ሰባ ስምንተኛ ዓመተ ሂጅራ ነው የሞተው። የሰባ አምስት አዛውንት ሆኖ ማለት ነው። ሸዳድ ብን ረዲየላሁ ተዓላ የማን ወንድም ልጅ ማለት የሐሰን እብን ሳቢት የሙስሊሙ ታላቁ ገጣሚ ማለት ነው ሻዕር وعن شداد بن أوس رضي الله تعالى عنه أن النبي صلى الله عليه وسلم يا الله ملاكتنيا آتا على رجل بالبقيع በቂዕ የሚባለው የሙስሊሞች መቃብር ነው። በበቂዕ አጠገብ አንድ ቀን እያለፉ ሳለ አታ አላ ረጁሊን በሆነ ሰው አጠገብ መጡ ነብዩ አለይሂ ሰላቱ ወሰላም ቢልበቂዕ በቂዕ ላይ የሚባለው ቦታ ወሆ ይህ ሰው ያህተጅም ዋግምት ሕክምና እያደረገ ነበር። ፊ ረመዳን በረመዳን ወር ውስጥ ነበር ጾመኛ ሆኖ እያለ ዋግምት ህክምና እያስደረገ አጠገባቸው አለፉ ነብዩ አለይሂ ሰላቱ ወሰለም فقال እንዳሉ ረሱል አለይሂ ሰላቱ ወሰለም አፍጠረ الحاجم والمحجوم አሉ والمحتجم حاجم ዋግምት ህክምና ሰይጾም والمحجوم ዋግምት ህክምና የሚደረግለትም ሁለቱም አፍጥረዋል አሉ ነብዩ አለይሂ ሰላቱ ወሰለም ሁለት ተቃራኒ ሐዲስ አገኘ ማለት ነው። ላይኛው ላይ ነብዩ ጾመኛ ሆነው ዋግም ከህክምና ተጠቅመዋል የሚል የቡኻሪ ዘገባ አሳልፈን ነበር። አሁንኛው ላይ ደግሞ ነብዩ አለይሂ ሰላቱ ወሰለም አታ አለፉ መጡ አላረጁል በሆነ ሰው አጠገብ ቢልበቂዕ በቂ የሚባለው ቦታ ላይ በቂ የሚባለው ቦታ ላይ የሙስሊሞች መዲና ላይ ያለው መቃብር ቦታ ነው። አለ አልገርከት የሚባለው በዛ እያለፉ እያለ ወ ያህታጅም ሰውየው እህቲጃም ህክምና እየተደረገልን ነበር። ሲረመዳን ወር በረመዳን ወር ውስጥ ነበር ይሄ ነገር ሲደረግ ነብዩ አለይሂ ሰላቱ ወሰለም ባጠገባቸው ያለ ፈቃል እንዳሉ ረሱል አለይሂ ሰላቱ ወሰለም አፍጠረ አልሐጂሙ ዋግምት ህክምና ሰጪው ሐጂም ይባላል። ወልሙህተጂሙ አዊል መሕጁሙ ዋግም ህክምና የሚደረግለትም አዛጁም ሁለቱም አስረዋል አሉ። አርዋሁ ኸምሳ አምስቱ አእማዎች ዘግበውታል። ኢለ ትርሚዚ ትርሚዚ ሲቀር ወሰሐሁ አህመዱ ወብኑ ኹዘይማ ወብኑ ሒባን እነዚህ ሶስቱ አእማዎች ደግሞ ሐዲሱ በጣም ሶሂህ ነው ብለውታል። ሐዲሱ ሶሂህ ነው። ሁለት ሶሂህ ሐዲስ አገኘን፣ ሁለት ተቃራኒ ማለት ነው። ሌላን ጨምር وعن انس رضي الله تعالى عنه قال انس بن مالك بزجبت حارث قال انس بن مالك እንዲህ ይላሉ اول ما كرهت الحجامه للصائم اول መጀመሪያ ما كرهت الحجامه ዋግምት ህክምና መደረግ የተጠላቸው ሊሳኢል ለጾመኛ መጀመሪያ ጊዜ የተጠላቸው በምን መሰላቸው? አነ ጃዕፈር ብን አቢ ጣሊብ ይላል። የተጠላችበትን ምክንያት ሊነግረን ነው። ተጠልቷል። أول ما قريحت الحجامة وقمتها كمنا مجرد لمجمّر أقزي يستطلّك للصائف فلنسو من يستطلّك بر أن جعفر ابن أبي طالب جعفر ابن أبي طالب የዓሊ እብን አቢ ጣሊብ ወንድም ነው። ጃዕፈር እብን አቢ ጣሊብ እሕተጀመ ዋግምት ሕክምና ተደረገለት። ወሆ ሷኢም ጾመኛ እያለ ፈመረ ቢህንም ስለ ላ ስለም ነቢዩ ባጠገቡ ሲያልፉ ፈቃል እንዲህ አሉ አፍጠረ ሀዛኒ እነዚህ ሁለት ሰዎች ጾማቸው ተበላሽቷል አፍጥረዋል አሉ ነቢዩ አለ ሰላቱ ወሰላም ምኑና ምኑን ነው አልሓጅም ወልሙሕተጅም ሙሕተጅሙ ማን ነው ጃዕፈር ብን አቢ ጣሊብ ሌላ ደግሞ ሐጅም አለ እሱን ህክምና ሲያደርግለት የነበረው የአግምት ህክምና ሁለቱም አፍጥረዋል ፈቃል አፍጠረ ሀዳኒ እነዚህ ሁለት ሰዎች አፍጥረዋል አሉ ነቢዩ አለይሂ ሰላቱ ወሰላም ثم رخص النبي صلى الله عليه وسلم ከዛም በኋላ ለጾመኛ አግራሩ ይቻላል አሉ ባዕድ ከዛም በኋላ ፊል ሒጃማ ዋግምት ህክምናን በተመለከተ ፈቀዱ ሊሳኢም ለጾመኛ ፈቀዱ መጀመሪያ ከልክለው መጨረሻ ላይ ፈቀዱ እያለ ነው ይህንን ያለው አነስ እብን ማሊክ ወካነ አነስ አነስም ነበረ ያህተጅሙ የዋግምት ህክምናን ይጠቀም ነበር ወሆ ሷኢም ጾመኛ እያለ ረዋሁ ዳረ ቁጥንዩ ወቀዋሁ ዳረ ቁጥንዩ ሐዲሱን ከዘገበ በኋላ በጣም ጠንካራ ሰነድ ያለው ሐዲስ ነው ይለናል ከዚህ በመነሳት ዑለማዎች የራሳቸው የሆነ ኺላፍ አላቸው ዑለማዎች ከዛ ሐዲስ በመነሳት مثلا ኢማሙ አህመድን ብናይ ወህተጀመ ወሆ ሷኢም የሚለው ጭራሽ የለም ነው ያሉት هذا الحديث የቀዲሷ ዘገባ ናት የሚለው ቀዲሷ ጨምሮት ነው የሚለው ወሆ ሷኢም የሚለው የለም ሷኢም የሚለው ጭራሽ የለም ነው ስለዚህ ዋግምት ህክምና ማድረግ ላዩ እዘን አይፈቀድም የለም አይፈቀድም አይፈቀድም የዋግምት ህክምና ማድረግ ጾምን ያበላሻል ያለውን ራጃ አድርጎ ኢማሙ ማሊክ ይህንን ተጠቀሙ እንደውም እብኑ እብኑ ተይሚያ ሸኹል እስላም እብኑ ተይሚያ ምን ይላሉ? ወዓለይሃ ኢተፈቀ ሸይኻን ነው የሚለው ኢማሙ አህመድ ያሉት ላይ ሁለቱም መሻይኾች ወይንም ቡኻሪና ሙስሊም እትፋቅ አላቸው። በምን ላይ ነብዩ አለይሂ ሰላቱ ወሰላም እህቲጃም ያደረጉት የዋግምት ሕክምና ተጠቀሙት ሐጅ ኢህራም እያደረጉ ብቻ እንጂ ጾም ጾመው አላደረጉም። ይሄንኛው ጾም ጾመው አድርገዋል የሚለው ወህተጀመ ወሆ ሷኢሙን የሚለውን የለም ብሏል። ዚያደቱ ከሊፋ ምን ጠቢፋ የመጣች ተጨማሪ ስህተት ቃል ናት ብሏታል ኢማሙ አህመድ ወላኪን ሌሎች ዑለማዎች ደግሞ ጀምዕ ነው እንጂ ማድረግ ያለብን ጾም አይበላሽም ብለዋል። ጾም አይበላሽም ያ ማለት ለጾም ለመበላሸት እነዚህ ሰዎች ተጋልጠዋል ነው መባል ያለበት እንጂ ጾማቸው ተበላሽቷል አይባልም። ተጋልጠዋሉ ለምን ደሙ የሚፈሰው አካል ደክሟል፣ መውደቁ አይቀርም፣ ማፍጠሩ አይቀርም። ለማፍጠር ተዘጋጅቷል። ምክንያቱም ደም ከፈሰሰው ረሃብ አለ። እዚህ መካከል ላይ ለምን ይጋለጣል? መጾም መቋቋም አይችልም። መጨረሻ ላይ ያፈጥራል። ይሄ ማለት ነው አሉ። እሺ ዋግምት የሚደረግለት ሕክምና የሚደረግለት ለዚህ ከተጋለጠ አድራጁ ላለው የእሱን እንትን በሚመጥበት ሰዓት ደም ሊገባ ይችላል አሉ። እስቲ ማስተንበያ ሊሆን ይችላል እንደዛ ሊሆን ይችላል አሉ እነዛን የሚሹ ዑለማዎች። ኢማም አህመድ ግን የሱን አስቀደሙት ብያቸዋለሁ ያፈጥራል ያለውን ኢህቲዛም አይፈቀድም ያፈጥራል ያለውን ራጅ አድርገው ሂደዋል። ብዙ መሻይኮችን ተከትለዋቸዋል። እነ ኢብኑል ቀይም እነ ኢብኑ ተይሚያ ይመስል ተከትለዋቸዋል ብዙዎች ወላኪን እነዚህ የተቃረኑትን ሐዲሶች ምን ብለዋቸዋል ዑለማዎች ወቀድ ዘሀበ ልጅምሁሩ ኢላ ጀዋዝ ልሒጃማ ሒጃማ ይቻላል ዋግምት ህክምና መጠቀም ይቻላል ያለውን ጅምሁር ልዑለማ ተቀብሎታል ይቻላል አይቻልም ይቻላል ሁለቱን ሐዲሶች ሲያገናኙ መጀመሪያ የአወል ኢስላም አይቻልም ነበር መጨረሻ ላይ ተፈቅዶ ተደርጓል በዚህ እናገናኛለን ብለዋል ናሲኽና መንሱኽ አድርገው ማለት ነው አንድ ይሄ ነው ናሲኽና መንሱኽ አድርገው መጀመሪያ አይፈቀድም ነበር ኋላ ላይ ተፈቀደ ثم رخص رسول الله صلى الله عليه وسلم في جعفر روايه እንደተዘገቡ ማለት ነው መጀመሪያ ላይ ነብዩ ከልክለው ነበር ፈቀድ አፍጠረ ሀዛን እነዚህ ሁለት ሰዎች አፍጥረዋል ካሉ በኋላ እንደገና ሰቀዱ አግራሩ ለጾመኛ ይቻላል ዋግምት ህክምና መጠቀም አሉ። ከዛም በኋላ እነ አነስ ራሱ በይት ሲጠቀም ነበር ጾመኛ ሆኖ ያለ መጀመሪያ ተከልክሎ ኋላ ተፈቅዷል ማለት ነው። ይሄን አሉ ለማገናኘት አይ ወይም ደግሞ ሀቂቀተን ያፈጥራሉ ማለት ሳይሆን ነብዩ ተጠቅመዋል እታች ደግሞ ያፈጥራል ብለዋል። ሁለቱን ለማገናኘት ምን አሉ? ለአለሁ ለዋግም ህክምና የሚደርስ አድላ አስራጁም ተደራጁም ለማስ ተጋልጧል ማለት ነው እንጂ አጤ ጾማቸው ተበላሽቷል ማለት አይደለም ብለዋል። ሁለቱ ማለት ነው። አንድ ጀም አድርገዋል ወይ ነጽ አድርገዋል ወይም ደግሞ በኢማም አህመድ ራጂ ያደረጉት አይቻልም የዋግም ከስምና ሙሉ በሙሉ ያስፈስራል ያለውን ነው የተቀበሉት። ወላኪን ጅምሁር ዑለማ አብዛኛው ሊቃውንቶች የትኛውን ነው ያዙት ነው ያልኳቸው question? فهو معارض لحديث ابن عباس يا ابن عباس حديثنا أفطر الحجم والمحتجم وازمت አድራጊም ሆነ የሚደረግለት አካል አፍጥረዋል የሚለውና የኢብኑ አባስ ነብዩ ሷኢም ሆነው ሲጃማ አድርገዋል የሚለው ሁለቱ ሐዲሶች ይቃረናሉ وقد ذهب الجمهور الى جواز الحجامه حجامه ይቻላል ያለውን ዑለማዎች ፈቅደዋል ثم اختلفوا في تاويل هذا الحديث ይህን ሐዲስ ተእዊል ሲያደርጉ ተጋጭተዋል ልዩነት ተፈጥሯል فقيل معناه انهما تعرضا للاسفاط ለማፍጠር ተጋለጡ ማለት እንጂ አያስፈቅድም። ለምን? ነብዩ መጨረሻ ላይ አግራርተዋል። አንድ መጀመሪያ ላይ ራሳቸው ተጠቅመዋል። ሁለት ራሳቸው ከተጠቀሙና ሌላ አድራጊና ተደራጊ ሁለቱም ለፍጡር ተጋልጠዋል ካሉ ወይንም ደግሞ አጥረዋል ካሉ ምን ለማለት ነው? ምን ለማለት ነው? ዑለማዎች አስሉ ይቻላል። የዋግም ህክምና መጠቀም ይቻላል። ነብዩ ራሳቸው አድርገውታልና እሺ እነዚህ ሁለት ሰዎች ዋግምት አድራጊውም ተደራጊውም አፍጥረዋል ማለታቸው ምን ማለታቸው ነው? ለማፍጠር ተጋልጧል ማለት ነው እንጂ አፈጠሩ ማለት አይደለም። ሐቂቀተን ሁለቱን ሐዲስ ለማገናኘት ነው ጅምዕ ነው። ጅምሁር ዑለማ እዚህ ናቸው። እየተቀበላችሁ ያለ አልገባችሁም? ግልጽ ነው ሆነሽ እሺ ስንት አይነት ዋግምታ ህክምና በመጠቀም ዙሪያ ላይ ስንት አይነት አስይን አለ? የቱ ሐዲስና የቱ ሐዲስ ነው የሚካለፈው የሚቃረነው የሚጻረሰው? የብኑ አባስ ሐዲስና የሰጃድ ብኑ አውስ ሐዲስ እና የብን ራሱ አነስ ብኑ ማሊክ እዛው አነስ ብኑ ማሊክ ላይ ሁለት አይነት ራእይ ስላለ ተውትሽ። እነዚህ ሁለቱ ሐዲሶች ይቃረናል። ምን ምን እናገናኛቸው እ ጀማ ስታደርጉ ምን ብላችሁ የምታገናኙ አንደኛ ምንድነው ነስኸ ነው የምንጠቀመው መጀመሪያ ምንድነው ጀምዕ ነው የምንጠቀመው ጀምዑን እንደተናሉ ጅምሁር ዑለማ ለማጠር ተጋልጠዋል እንጂ አፈጠሩ አይባልም አላፈጠሩም የሚለው የትኛው ሐዲስ ይዝልና የነብዩ ኢብኑ አባስ ሐዲስ አያስፈጠርም ይቻላል ማለት ነው አግል መጠቀም ሁለተኛው ላይ አጥረዋል ያለው ደግሞ ለማፍጠር ተጋልጠዋል ማለት እንጂ ጭራሽ አጥረዋል ማለት ማለት ነው ለምን ዋግምትን ያስፈጥራል ያልነው ከውስጡ ደም ፈሶ ሰውነቱ ደክሞ ለሌላ ነገር ለማስጠር ስለሚጋለጥ ያፈጥራል በቃ ጾሙ ይበላሻል ስለዚህ ደም መለገስም ሆነ ምን በዚህ ጁምላ ውስጥ ነው የከተቱት في رأي إمام أحمد أما العلماء الكبار الجمهور العلماء ግን ይቻላል ማለት ችግር የለም ጅምሁር العلماء ይቻላል ማለት ሀታ ራሱ ጾምህን አፍጥረህ መለገስ ትችላለህ አንተ ደክመህ በእንትና ራእይ ማለት ነው በኢማሙ አህመድ ራሱ ሆን ጾምህን አስረ ደም የሚያስፈልገው ከሆነ ሰውየው ካንተ መስጠት ካለብህ ደም አስረህ ስጠው፣ ደም ስጠው። ራሱ ማፍቀር ይፈቀድልሃል በዚህ ሰዓት ይላሉ። ምክንያቱም ደም ከሰጠ ማፍቀር አይቀርምና ከልሒጃማ ወስደው ማለት ነው እንደ ዋግምት ወስደው ዋግምተኛ ይበላሽበታል፣ ጾሙ ይበላሻል የተባለው ደሙ ስለሚፈስ ስለሆነ በዛ ወስደውታል። ወላኪን ጅምሁር አልዑለማ ደም በመስጠት ጾም አይበላሽም አይበላሽም ራጅህም አድርገን ምን እንጂ እንዴት ተቀበሉ በቃል የሚደረግለት ከሆነ ጾም ይበላሻል የሚገባው በምን በነፍሴ በምን እናያለን ይሄ ተግባብተናል وعن عائشة رضي الله تعالى عنها أن النبي صلى الله عليه وسلم يا الله ملاكتنيا اكتحل تقولوال في رمضان برمضان ورست كهلن تتقموال وهو صائم ومن يجالو كهلن تتقموال تلنالج رواه ابن ماجه بإسناد ضعيف زقبوتال وقال الترمذي لا يصح فيه شيء بذي حديث من صحيح انه النجر يلم تقبينت يلوم حديث ضعيف ነው እኔ እተሩት ضعيف ነው ማለት በጣም ضعيف ነው ብዙ ሪዋዮች አሉ ነብዩ ኩህል ተኩለዋል በረመዳን ወሆ ሷኢም ጾመኛ ሆኖ ኩህልን ተጠቅመዋል ቀን ስለዚህ ጾማቸው አልተበላሸም ኩህል ጾም አያበላሽም የሚለውን ደሊል አድርገዋል ወላኪን ሐዲሱ ضعيف ቢሆንም እንኳ አስሉን ስናይ ኩህል ጾም አያበላሽም ኩህል ጾም አያበላሽም ችግር የለም ቀን ቢቋል ሀታ ጠብታ መጠቀም ይቻላል ችግር የለም የጆሮ ጠብታ ይቻላል የአይን ጠብታ ይቻላል ጥርስ መቦረሽ ይቻላል ጥርስ መንቀል ይቻላል እነዚህ ሁሉ አሉ። ጾም አያበላሽም አያበላሽም። ጾም ኩል አያበላሽም። አይኑስ ውስጥ ጾም ቶ ዋናው ጠብታል አይደል? እሱ ሊገባ ይችላል ወደ እሱ እንኳን ራሱ በሕክምና ተፈቅዷል ነው ያሉት። አያበላሽም፣ ችግር የለም። ዋናው ተግዚያ ቀለብ የሚሆን ነገር ወይንም ደግሞ መዒዳ እሁድ መድረስ የሚችል ነገር ነው ጾምን ሊያበላሽ የሚችል ወይንም ደግሞ ቀለብን ምግብን የሚተካ ነገር ከሆነ ግሉኮስን ይመስል ያስፈጥራል ነው በመርፌ የሚሰጥ ግን መድኃኒት ችግር የለም አያበላሽም ምግብን የሚተካ ካልሆነ እሆድ የሚገባ ነገርም ያበላሻል ምግብን የሚተካ ነገርም ያበላሻል ነው ያሉት ዑለማ يجمع الفقهي للرابطة الإسلامية ስለዚህ እስተሐለች ረመዳን በረመዳን ኩህል ተጠቅመዋል ትላለች። ወሷኢም ጾመኛ ሆነው እያለ ተኩለዋል። ሐዲሱ እውነት ይህ ሐዲስ ሳቢት ነው። ረዋሁ ኢብኑ ማጀ ዘግቦታል። ቢስናድን ضعيفን ሰነዱ እጅግ በጣም ضعيف ነው። ወቃለ ትርሚዚ ሼኹ ትርሚዚ ኢማሙ ትርሚዚ ምን ይላሉ? ላ ፊሂ ሸይ በዚህ ሐዲስ ዙሪያ ምንም ሶሒህ ነገር የለም ብሏል። ሳቢት አይደለም ይሄ ሐዲስ ደሊል ባይሆንንም እንኳ ቋሚ ደሊል ባይሆንንም ግን ኩል ጾም እንደማያበላሽ ዋበሎች አያበላሽ ጾም አያበላሽም። وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتኛ ምን ያሉ መነሲየ وهو صائم ጾመኛ መሆኑን የረሳ ፈአከለ ከተመገበ አው ሸሪበ ወይ ከጠጣ ፈሊትመ ሶመሁ ጾሙን ዝም ብሎ ይሙላ ይቀጥል فإنما أطعمه الله الله ነው የመገበው ወሰፋ ያጠጣውም አለ ተመገበውም ያጠጣውም አላህ ነው። ዝም ብሎ ይከተል ካን ረሱ አጋጣሚ ሊያደርግ ይችላል? ሊበላ ሊጠጣ ይችላል። ያጋጣሚ ከጠጣም ሰውየው ሊውጠው ካስታወሰ ይትፋ። ከዋጠው በኋላ ግን ምንም normal ጾመኛ ነው። አጅርም አይጓደልበትም። እስኪ ጠግብ ይጠጣም፣ እስኪ ጠግብ ይበላል። አበላሽ አጅሩም አይቀነስም من نسي يرسى وهو صائم ومن يامهون يرسى فأكل كتنجر أو شرب ويكتتاز ومن يامهون زندته فلتن صومه صوم سنبل ويكتل يملا قضاء من راس نورمان تكتل أن يصوم من ጾሙ فإنما أطعمه الله يمجبه الله وسقى ያጠጣውም እሱ فإنه رزق ساقه الله إليه من ሌላ ዘገባ ሪስኩ ነው። አላህ ጎትቶ አምጥቶለት ሰጥቶት ነው። አበላው፣ አጎረሰው እና ጾሙ አይበላሽበትም ማለት ነው። ረስቶ ግንኙነት ያደረግም ጾሙ አይበላሽም። ረስቶ ግንኙነት ቢያደርግም ጾሙ አይበላሽም። ወላኪን ዑለማዎች አአ ረስቶ ግንኙነት ትንሽ ይከብዳል ይላሉ። ያው ነው ያው ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰለም በሌላ ሐዲስ ያሉን ነገር አለ ተጃወዘ አላሁ አን ኡመቲ ከኡማዎቼ አላህ ይቅር ብሏቸዋል ፊማ ፊማ ቱክሪሁ ፊማ ኑ ፊማ ነሰው በረሱት ነገርና وفيما تكره በተገደዱበት ነገር አላህ ይቅር ብሎልኛል ብለዋል ነብዩ አለይሂ ሰላቱ ወሰላም ረስተው ባደረጉት ነገርና ተገደው ባደረጉት ነገር አላህ ይቅር ብሎልኛል ብለዋል ስለዚህ ተገዶ የበላም ይሁን ተገዶ የጠጣም ይሁን ወይም ረስቶ ረመዳን መሆኑን ረስቶ የበላም ይሁን የጠጣ ምን የለበትም ቀዷ የለበትም። ጾሙም normal ጾም ነው ማለት ነው። ከዛ በመነሳት ሁለተኛ በነሱ መጣለን ይሄ ነው ራሱ ምን ነሲህ ያንኛው ጅሙላ ሐዲስ ስለሆነ ጅማዕን ግንኙነትን ይገባል። እዚህ መብላት መጠጣት ብቻ ሊሆን ይችላል። እዛ ግን ከኡመቶቼ ከተሳሳቱት ካጠፉት ነገር ይቅር ብሏቸዋል፣ ረስተውም ከሰሩት ይቅር ብሏቸዋል፣ ተገደውም ለሰሩት ነገር ይቅር ብሏቸዋል የሚለው ሐዲስ ደግሞ ሌላንም ማንኛውንም ነገር ሊገባ ይችላል። ተገደው በረመባን የሚያደርጉን ነገር ግን ግንኙነት በሚያደርግበት ሰዓት ተገዶ ግንኙነት ሲያደርግ እነ ኢማም አህመድ አንቀበልና የለም አይቻልም። ግንኙነት በግዳጅ ግንኙነት አይሰራም። ምግብ ልትበላ ትችላለህ። ግንኙነት ግን ሰውየው ሻህዋው እንዴት ይነሳል? አስገድደው ሻህዋው ከተነሳ ፍላጎት አለው ብለዋል። ፍላጎት ካለው ደግሞ በፍላጎቱን የሰራው ተገዶ አይደለም ያለ አንቀበልም ብለዋል። ወላኪን እዚህ ነገር ውስጥ መግባቱ እስከዚህ እና ያው ስራ ተገዶ ያደረገው ድረስ ጾሙ አይበላሽበት ግንኙነት ቢያደርግም ማለት ነው وللحاكم الحاكم من أفطر في رمضان فرمضان يفتر ناسيا رستو يفتر فلا قضاء عليه قضاء اللبتم ولا كفارة كفارة من اللبتم وهو صحيح يهنو تككل النوم صحيح زقبائه كفارة من اللبتم قضاء መን አፍጠረ ፊ ረመዳነ ናፊየን ነው የሚለው ሐኪም ዘንድ አለ። መን አፍጠረና ከኋላ መን ነሲየ ወሆ ሷኢም ጾመኛ መሆኑን ዘንግቶ ፈአከለ አው ሸሪበ ተመገበ ወይ ጠጣ ነው አይደል የሚለው ሁለቱ ብቻ ነበር የሚያስበው። መን አፍጠረ ያለው ግን ጅማዕን ያስገባልናል። ግንኙነት በማድረግም ይሆን ያፈጠረ ነው የተባለው። በግንኙነትም ይሆን በመምላትም ይሆን በመጠጣትም ይሆን ረስቶ በረመዳን ግንኙነት ያደረገ የበላ የጠጣ ምን የለበትም ቀባም የለበትም ከፋራም የለበትም ጾሙ ትክክለኛ ጾም ነው ተግባባን وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم من زرعه القيء فلا قضاء عليه من زرعه القيء ተውካት በኃይል የመጣበት አይሎ የገፋበት ሰው ማለት ነው ገለባሁ ማለት ነው ፊል በግፊት የወጣበት ቀይ ትውካት ገፍቶ የመጣበት ሰው ፈላቀባ አለይ ቀባ የለበትም ቀባ የለበትም ማለት ከአቅሙ በላይ ስለሆነ ማለት ነው ከአቅሙ በላይ ስለሆነ ወመን ስተጣአ በራሱ ፍላጎት ግን እንዳስታውከው ያደረገ ሰዓቱን በመጠቀም ይመስል ወይም ደግሞ የሆነ ነገር አሽቶን ይመስል ቀይ እንዲወጣው ያደረገ ግን ፈአለይል ቀባ ቀባ አለበት قضاء اللفتي قضاء اللفتي أنا نمت كتبون الملاي بلا فرمة للرمضان معلش صومي بلاش من زرعه القيء وتوقاتي قصوا بقيت ست بحيلي والثابت يعني في اللاقوتو يقصابت مالك زرعه مالك اي غلبه አይገለበሁ አይገለበሁ አይሎ የወጣበት ገፍቶ የመጣበት ፈላ ቀባ ላይ ቀባ የለበትም ወመን ኢስተጣአ ኢስተጣአ ግን ቢጠለቢን ምን በራሱ ፍላጎት እንዲወጣው ያደረገ ማለት ነው ፈአለይህ ልቀባ እሱ ላይ ቀባ አለበት በፍላጎቱ ስለሆነ ያደረገው ስህተቱን የፈጸመው ማለት ነው ረዋሁ ልኸምሳ ወአዓለሁ አሕመዱ وقواه الدار قطني حديث صحيح مقبول ومعمول به حديث تنكر حديث ስለዚህ በላሻ ማለት ነው ተገባል وعن جابر بن عبد الله رضي الله تعالى عنهما أن رسول الله صلى الله عليه وسلم يا الله ملاكتنيا خرج عمل فتح የፈትህ አመት ወጡ ከመዲና ኢላ መካ ወደ መካ እየተጓዙ ሳለ ረመዳን ወሩም ረመዳን ነበር ነቢዩ አለይሂ ሰላቱ ወሰላም خرج من መዲና ከመዲና ወጡ አመል ፈትህ የፈትህ አመት መካን የከፈቱ አመት ከመዲና ወጡ ኢላ መካ ወደ መዲና ወደ መካ እየተጓዙ ሳለ ረመዳን ወሩም ረመባን ነበር ፈሳመ ነቢዩ አለይሂ ሰላቱ ወሰላም ጾመው ነበር መንገድ ላይ ሐታ በለገ ኩራ አልገኒም ኩራ አልገኒም የሚባለው ቦታ እስከሚደርሱ ድረስ ኩራ አልገኒም የሚባለው እስከሚደርሱ ድረስ እየተጓዙ ሳለ ነቢዩ አለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር وادي أمام عشبان أمام عشبان النبال وقابيا اللي هو الجسم وقرع على قمي النبال عشبان كمكة لما تومنا من كيلومتر ركب لين نتجي سفرنا عشبان النبال إذا قابي عشبان النبال وقابيا اللي هو ونز ما النبال قرع على قمي النبال قرع على قمي اسكم جسرت ومو نبر نبي فصام الناس سوما بروس ومو نبر صحابه كله إذا كدرسوا بحالا نبيه هنا نقدر سموه አረ ሰዎች በጣም ግማሹ በጥም እየወደቀ ነው ግማሹ እየራበው ነው በጣም ተሰቃይቷል ምናምን ሲሏቸው አስር ሰዓት ላይ ነው ተብሏል ثم جاء ነብዩ አምጡልኝ አሉ ቢቀደህን ኩባያ ይማ ውሃ ያለበት ዋንጫ አምጡልኝ አሉ ፈረፈዐሁ ውሃ ሞሉና ምን ሰጧቸው ዋንጫውን ሰጧቸው መጠጫውን ማለት ነው እንደዚህ ያነሱት ሰሃባ መካከል እንድታይ ልጠጣ ነው ማለታቸው ነው አዋጅ ነው ሐታ ነበረ الناس ኢለይ ነብዩን አለይሂ ሰላቱ ወሰላም ሁሉም ህዝብ አያቸው ثم شرب ከዛ ጠጡ በምን ወር ነበር በረመዳን ነበር ፈቂለ ለሁ بعد ذلك ተነገራቸው ለነብዩ ምን ተባላቸው እነ بعض الناس ኧረ ከፊል ሰዎች እኮ ያ ረሱላህ ቀርሷን አሁንም እንደ ጾሙ ናቸው አሏቸው فقال እንዳሉ ነብዩ አለይሂ ሰላቱ ወሰላም ኡላኢከ العصاة ኡላኢከ العصاة እነዚህ ወንጀለኞች ናቸው እነዚህ ወንጀለኞች ናቸው ራሳቸውን ስቃይ ውስጥ አስገብተዋልና ብለዋል ነብዩ አለይሂ ሰላቱ ወሰላም ዑለማዎች የተለያየ አመለካከት አላቸው ዘንድ ኢማሙ አህመድ ማፍጠር ነው አፍሉ ብለዋል መሸቃ ቢኖርም ባይኖርም ይህን ተከትለው ማለት ነው ኡላኢከ ልዑሷቱ ኡላኢከ ልዑሷት ከተባለ ማፍጠር አለበት ሁሉ ስለዚህ ማፍጠር አስፈልገዋል መሸቃ ቢኖርም ባይኖርም ማፍጠር ሌሎቹ ሶስቱ አኢማዎች ደግሞ አይ መሸቃ ችግር ከለለ ችግር ከሌለ መጾሙ ነው ጥሩ አሉ በራአተን ሊዝማ ከራሳችን ላይ እዳችንን ቶሎ ለመወጣት ከቻል መጾም ነው ያለብን። መንገድም ላይ ቢሆን ሌላም ሐዲስ አለ ነብዩ አለይሂ ሰላቱ ወሰላም ተሐሙል የምትችሉ ከሆነ የትኛውም ቦታ ላይ ሆናችሁ መጾም ትችላላችሁ የሚል ሌላ ሐዲስ አለ። ያንን ተጠቅሞ ያንን ሐዲስ ተጠቅሞ ሶስቱ አይማዎች ምን ብለዋል? እንዲችል ከሆነ ችግር ከሌለበት ሰውየው ስቃይ የማይደርስበት ከሆነ መጾሙ አፍጡን ነው ብለዋል። ኢማሙ አህመድ ደግሞ ይህን ሐዲስ ተከትለው ምንድን አሉት? ማፍጠሩ ነው ነው ቢቸግረውም ባይቸግርም ችግር ቢፈጠርም ባይፈጠርም ማፍጠሩ ነው በላቸው አሉ። አይማዎቹ ደግሞ ምን አሉ? ሶስቱ አይማዎች አይ ችግር ከሌለበት መጾሙ ነው በላቸው አሉ። ሌሎች ጣኢፋዎች ደግሞ ምን አሉ? ነብዩ አለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር እንደዚሁ በጉዞ ላይ ሳሉ ሷሐብዩ ምን ይላል ከኛ ውስጥ መንገድ ላይ የጾምም አለ ያፈጠረም አለ ፈላ ካነ ላ ዩዒቡ ሳኢሙ አለ ልሙፍጢሪ ወልሙፍጢሩ አለ ሳኢም የሚል ዘገባ አለ አብረን እየተጓዝን እያለ ከኛ ውስጥ ጾመኛም አለ ያፈጠረም አለ በረመዳን ጾመኛው ያፈጠረውን አላነወረውም ያፈጠረው የጾመውን አላነወረው እኩል እየተጓዝን ነበር ስለዚህ ሙስተወጥ ጠረፈይን ብለው የሄዱ ዑለማዎችም አሉ የፈለገ ይጾም ያልፈለገ ይጾም ሁለቱም እኩል ነው ሌሎች ጧኢፋዎች ደግሞ ምን አሉ? አይ ለሰውየው ነው ይስራ፣ የፈለገውን ይስራ፣ ለሱ ደስ ያለው የተመቸው ለኔ ይመቸኛል ያለውን መርኩ ይስራ፣ ችግር የለም። ይሄ ይበልጣል፣ ይሄ ይበልጣል አንል። ከመሸካም ከምንም ጋር አና አናየ አናያይዝም ናሉ። ሁሉንም መከተል ይቻላል። ዋናው አኢማዎቹን ሶስቱን አኢማዎች ብንከተላቸው እንደ ብዙ አድርገን ብንከተላቸው ለምሳሌ ምን ሊሆን ይችላል? መሸካ ችግር ያለበት ሰው የሚጎዳ ከሆነ ምን ያለ ጾሙን ይተው የማይጎዳ ከሆነ ይጹም ከዚሁ ሐዲስ ላይ ራሱ እናገኛለን ነብዩ ቁርአን ገኒም እስከሚደርሱ ድረስ ምን አድርገዋል ጾሟል። ይሄ አንድ ቀን ጉዞ እኮ አይደለም። ቁርአን ከሚን ሲደርሱ በጣም ርቀት ሂደዋል። የሶስት ቀን የአራት ቀን የአምስት ቀን እየጾሙ ሂደዋል። እዛ ከደረሱ በኋላ ነው የደከሙ። ከአሁን በፊት ስለ ጾሙት ችግር የለም መጾሙ መሸታ ከሌለ መጾም አለብን የሚለውን ራጅ ያደርጉታል። ከዚሁ ሐዲስ ስራቱ ይያዛል። ቁርአን ከሚን እስከሚደርሱ አንድ የስንት ቀን መንገድ ተጉዘው ነው ያንን ሁሉ እየጾሙ ነበር የተጓዙት ማለት ነው። ቁርአን ገኒም ሲደርሱ ነው ይሄ ክስተት የተከሰተው። የቁርአን ገኒም በጣም ተጎድቶ ነው ሶሃባ ሁሉ ማለት ነው የተደረገው። እስከዛ ድረስ ነብዩ ስለጾሙ ወንጀል ቢሆን አፍቶል ስለሆነ ነው የጾሙት። ስለዚህ ሰፈር ላይ ሆኖ ራሱ መጾም አለ። ሌላ ደግሞ የሆነች ጥቅስ አለች። ለይሰ ሚነል ቢር ሲያሙ አስያሙ ፊ ሰፈር የሚል ሐዲስ አለ። በመንገድ ላይ ሆኖ መጾም ኸይር የለውም ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሄ ለነማን ነው? ችግር ላለባቸው ሰዎች ነው። የተቸገረ ሰው ከሆነ ራስን ማሰቃየት ስለማይፈቀድ ሩቅሷ ስለሆነ በራሱ ላይ የተግራራ ስለሆነ አላህ ደግሞ ያግራራውን ነገር መቀበል ጥሩ ስለሆነ ለዛ ነው ስለዚህ መሸቃ ያለበት ሰው አይጾም ችግር የሌለበት ሰው ግን የማይጎዳ ሰው ቢጾም ይሻላል هذا برأي العلماء الأئمة الثلاثة ማለት ኢማሙ አህመድ ምንድን ነው ያሉት طائفة من العلماء የተወሰኑ ደግሞ ምን አሉ ሙስተዋ ጠረፈይን ነው ብሏል ነጾምም ማፍጠርም እኩል የፈለገ ይጾም የፈለገ ያፍጥር ለማንኛውም ፊ ረመዳን እየጾሙ ሳለ ፈሷመ ነብዩ ጾሞ ነበር ሐታ በለገ እስከደረሱ ድረስ ቁራ አልገኒም የሚባለው ቦታ እስከደረሱ ድረስ ፈሷመና ሰውም ሁሉ ሱሐባ ሁሉ ጾሞ ነበር ከዛም በኋላ የሱሐባዎችን መድከም ጉዳት በተከታታይ ጾማቸውን ሲያዩ መዳአ ነብዩ ጠሩ አምጡልኝ ብለው ጥሪ ያደረጉት የቀደሕን ዋንጫ ኩባያ ውሃ መያዣ ማለት ነው ሊማኢን ውሃ አሉ አመጡላቸውና ፈረፋዐሁ ከፍ አደረጉና አሳያቸው ውሃውን ማለት ነው ኩባያውን ከፍ አደረጉና ነብዩ አሳያቸው ከዛም በኋላ ጠጡ ሐታ ነበረ الناس ኢለይ ሰዎች ወደ ነብዩ ከተመለከቱ በኋላ ثم شرب ከዛ ጠጡ ነብዩ አለይሂ ሰላቱ ወሰለም አፍጥሩ ብለው አዋጅ ነው ስለዚህ ታላላቅ ኢማሞች መካከል ላይ ካሉና እንደዚህ አይነት ነገር ከተፈጠረ መሰለን የሆነ እንደዚህ አይነት አጋጣሚ ከተፈጠረ ታላላቅ ሰዎች ያው አፍጥሩ ያለው አፍጥሩ ማለት ይችላሉ ዑለማዎች አሊሞች ካሉ ከታች ያሉ ጃሂሎችም እንዳይጎዱ ማለት ነው እንዳይጎዱ ችግር ላይ መንገድ ላይ ከቤተሰብ ጋር ጉዞ ላይ ከሆን ምን እንላቸዋለን? አንተ የተሻልክ ስለ ዒልሙ ስለ ዲኑ ከሆነ በረመዳን አፍጥርላቸው። ምን እንደሆኑ እነሱም እንዳፈጥሩ እንዳይጎዱ አጋጣሚ በጀህል እንትን ብለው ማፍጠር የማይቻል ሊመስላቸው ይችላል። አሳያቸው በያነል ጀዋዝ ማለት ነው እንዳይጎዱ ፈቂለ ለሁ ባዕደ ዛሊክ ተነገራቸው ኢነ ባዕደ ናስ አለከሲል ሰዎች ከፋም እንደሰሙ ናቸው ያ ረሱላህ ሲሏቸው ፈቃል ኡላኢከ ልዑሷቱ ኡላኢከ ልዑሷቱ እነዚህ ወንጀለኞች ናቸው እነዚህ ወንጀለኞች ናቸው ምን ስላደረጉ ነው ከአቅማቸው በላይ ስለ ጾሙ ነው የተከለከለ የለም ከፋራ አይኖርም ካፈጠረ ሰው ከፋራ አይኖርም ቀባ ብቻ አለባቸው ቀባ ብቻ ያወጣሉ እንጂ ከፋራ አይኖርባቸውም ወፊ ለፍዝን በሌላ አገላለጽ ፈቂለ ለሁ ለነቢዩ ተባላቸው እነናሰ ሰዎች ቀድ ሸጋ አለይሂም ሲያም ጾሙ እጅግ በጣም አስቸግሯቸዋል ያ ረሱላህ የሚል ደረሳቸው ለነቢዩ አለይሂ ሰላቱ ወሰላም እነናሰ ሰዎች ቀድ ሸጋ አለይሂም በእነሱ ላይ አስቸጋሪ ሆኖባቸዋል አስያም ጾሙ በጣም አስቸጋሪ ሆኖባቸዋል አሏቸው የሲደርሱ ነቢዩና ሰሃቦቻቸው ቁራ አልገሚም ሲደርሱ ሲነገራቸው ወኢነማ የንተዚሩነ ሶሐቦች የሚጠብቁት ፊማ ፈዓልተ አንተ የምትሰራውን ብቻ ነው የሚጠብቁት። አንተ ካፈጠቅ ያፈጥራሉ። ሁሉም በቃ ረሃብና ጥም ውስጥ ነው ያሉት፣ ተሰቃይተዋል። ሸቃ አለይሂም ሲያም ጾሙ እጅግ በጣም ችግር አድርሶባቸዋል አሉና ለነብዩ ነገሯቸው። ወኢነማ የንተዚሩን የሚጠብቁት ሰዎቹ ፊማ ፈዓልተ አንተ የምትሰራውን የምታደርገውን ነገር ነው። ሁሉም ደክሟል። በቃ መጾም አጥቶታል መቋቋም አቅቶታል። ነብዩን ብቻ ነው የሚጠብቀው ምን እንደሚያደርግ። ይህንን ነገር ደግሞ የሆነ ሰሃባ አምጥቶ ለነብዩ ሲነግራቸው አሃ ጉዳት የለባቸውም ብለው ነብዩ ጠጥተው አሳያቸው። ሌላው እንዲጠጣና እንዲያፈጥር ፈዳአ ቢቀደሕን እስኪ ኩባያ ዋንጫ አምጡልኝ አሉ። ይህማ ውሃ ያለበት ዋንጫ አምጡልኝ አሉ። ባዕደል አስር ከአስር በኋላ ነበር። ፈሸሪበ ጠጡ። ከአስር በኋላ ትንሽ ሰዓት ናት የቀረችው። እዛ እንድረስ በቃ ጨርሳችኋል፣ አልቋል ምናምን አላሉ። አፈጠሩ ከአስር በኋላ ይህን ሁሉ ጊዜ ጾሙ ማለት ነው። መጎዳት የለም። ከዚህ ሐዲስ የምንለው ቀሸቀ አለይሂም ሲያሙ የሚል ጥቅስ ዛሂር ስላለ የዛለም የሸቀት ሲያም ጾም አስቸጋሪ ካልሆነ አንድ ሰው መጾሙ በጣም ጥሩ ነው። በሶስቱ አይማዎች ሲደል ማለት ነው። እማ ኢዛ ሸቀ አለይሂ ሲያም ጾም አስቸጋሪማ ከሆነ ማስተምናል። ረዋሁ ሙስሊም ሐዲሱን ሙስሊም ዘግቦታል። أولئك العصاة أولئك العصاة سماهم عصاة لأنهم شددوا على أنفسهم براسات لا بتأم صلاة كررون إن نجد نبي النز وانجلين يسناتوا وانجلين يسناتوا وأبو أن قبل رخصة الله وتيسيري الله أقرار لهم النبي يعساجوا سيون نجد أن بس وما لا يكتروا لذا تنطعون ما أسلك شقرنا راسنا يمكتر يتجرى الله ظاهر يتسرى قال في السبل الحديث دليل حديث من رجانه على أن المسافر له أن يصوم وله أن يفتر አንድ ሙሳፊር ቢጾም ሊያፈጥን መብት ነው ነው። መጾም ይችላል? አዎ እየጾሙ ቆይተዋል። እስካሁን ድረስ ቁርአን ገኝ እስከደረሱ ማፍጠር ማፍጠር ይችላል? ነብዩ አለይሂ ሰላቱ ወሰለም ቁርአን ገኝ ከደረሱ በኋላ አፍጥሯልና የሁለቱም ደሊል ይሆናል። እዚሁ ራሱ አኩልያን እናንተንም ያስችላል። ዋና ዋና ለሁ ለፍጣር ወኢንሳና አክተረናሃ አብዛኛውን ቀን ጾሞ እንኳን ቢያሳልፈው ትንሽ ሰዓት አንድ ሰዓት ሁለት ሰዓት ሲቀረው ራሱ ማፍጠር ይችላል። ረመዳን ነው ቻለው አይባልም። ቁልቱ ወደሊሉ አላ አን ልፍጥር ቢሰፈር አፍጠሩ እንደል መሸካ በመሸካ ጊዜ ማ ማስተር አፕኮል ነው የሚለውን እኔ እመርጣለሁ እያሉ ነው። አሪፍ የሙሳፊር ኪሎ ሜትር እንደ ዑለማዎች ባለፈው እንትን ላይ ሶላት ቀስር የሚደረግበት ሙሳፊር እንትን አይተናል አይደል ምን ነበር ያየን እ ከነብዩ አለይሂ ሰላቱ ወሰላም የዲስታንስን ርቀት እ የጊዜም ገደብ የዲስታንስን ገደብ የለም አለል ቀውል ሰሒህ ማለት ነው የለም አርባዓተ ቡሩድ ብለው አኢማዎች የተጠቀሙት ሐዲሱ ምንድን ነው ብለዋል ضعيف ነው ሐዲሱ አርባዓተ ቡሩድ ወይንም 48 ማይልስ ወይንም 74 ኪሎ ሜትር የሚለው ሐዲሱ በጣም ضعيف ነው ማለት ሙስሊም ላይ ያለው ከስንት ከአራት ኪሎ ሜትር እስከ ስንት ድረስ ነበር ያደረገው? ይሄን አድርገዋል አይደል? ስለዚህ የተወሰነ የተገደበ ነገር የለው። ዋናው እብኑ ተይሚያ ምንድን ነበር ያሉት? العرف። ዑርፍን ነው የምናየው። በአርባ ምንጭ ህዝብ አባባል የት ልትሄድ ነው ሲሉት የሆነ መንገድ ለሄድ ነው ጉዞ ለሄድ ነው ካለ ይሄ በቃ ሙሳሰብ መንገድ ማስተር ይችላል ማለት ነው። ማሳጠር እንደሚችል ሁሉ ማስቀርም ይችላል። ሙሳፊር የሚለው ስያሜ ያገኛል። ሙሳፊር የሚባለውን ስያሜ የሚያገኘው ደግሞ መንገደኛ መሆን አለበት። ምን ያክል ኪሎ ሜትር? ሁለት ቀን ከነሌሊቱ ወይንም ሶስት ሶስት ቀን ከነለሊቱ ለና አቡ ሐኒፋ ያ ዑርፍ ነው። ምንድነው ዑርፍ ማለት? በተለምዶ ወይም በአካባቢው ተለምዶ ምን የሚባል ከሆነ መንገድ ይሄዳለሁ ካለ በቃ መንገደኛ ነው ማለት ነው። የት ልትሄድ ነው? መንገድ ኮንሶ ልሄድ ነው ካለ አደጋ የሚገባው አደጋ ውስጥ የምንገባ ከሆነ ይፈቀዳል ይፈቀዳል ወላኪን ለሸክሙ እንድመቻ አይቻልም ማለት እርሻን ለማረስ እንዲመች ከሆነ እሱ ግን እየሰራ ከደከመና ሰውየው መሸቃ ውስጥ የሚገባ ከሆነ ራሱ አደጋ ውስጥ የሚገባ ከሆነ ያስቀራል። ያላ ረመዳን እኮ የዚክር ወር ነው፣ የቁርአን ወር ነው፣ የዚክር ወር ነው። የዕልም ወር ነው፣ የዳዕዋ ወር ነው። በረመዳን ውስጥ ሌሊቱን ቁጭ ብሎ አድሮ ሲቅሙ አድሮ ቀኑን ተኝቶ መዋል ሱብሃንአላህ፣ የሚገርም ኪሳራ እኮ የሚገርም ኪሳራ አይታወቅም። ሌሊቱን ወይ ቁርአን አይደለም የሚቀራው ሌሊት ላይ ምን ያ ረቢ ሲቀለቀጥ ነው ለሚሰደር مسلسل ምናምን በረመዳን እያንዳንዱ ቻናል የራሱ የሆነ የጂሃድ ፊልም አዘጋጅቷል፣ የምን ፊልም አዘጋጅቷል፣ ሙሰልሰላት አዘጋጅቷል፣ መስርሕያት አዘጋጅቷል። የተለያየ ሲኒማ ምናምን እስላማዊ እንትኖች ቪዲዮዎች ምናምን የሚባሉ አሉ። የነ ዩሱፍ የነ መርየም ይቸበቸባል። የሪሳላ ምናምን هذا حرام حرام حرام በጣም ክልክል ነገር ነው። والله እንደዚህ አይነቱ መለስ በጣም ክልክል ነው። እጅግ በጣም የገደሉንም መጀመሪያ የቻናሉ ባለቤቶች ትክክለኛ ሰዎች አሉ። በጣም የተበላሹ ናቸው። በጣም የተበላሹ ስለማታውቋቸው ከኋላ ያሉት የፊልሙ ፕሮዲሰሮች ራሱ ኢራናዊዎች ናቸው። የልጆች እነ ዩሱፍ ፊልም የነ መርየም ምናምን ሻዓቶች ናቸው የሰሩ። እነሱም ራሱ ሻዓ ሆኖ እንኳን ሙተጀይን ሻዓ እኮ አይደለም የሰራው ነጋዴ ሻዓ እንደ አሜሪካን ለሆኑ እንትኖች ለዚህ ተቀመጠዋል ለመሰለኝ ተቀመጡ።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 كنيته أبو صالح أبو صالح البلد ወይም أبو محمد البلد قول الحمد روي عن روى عنه ابن محمد وام المؤمنين عائشه رضي الله تعالى عنها ማተ ሰና በስልሳ አንድ ዓመተ ሂጅራ የሰማንያ ዓመት አዛውንት ሆኖ ነው የሞተው። ሐምዛ እብኑ አምር አልአስለ እብኑ አምር አልአስለሚ ረዲየላሁ ተዓላ ነው እነሁ ቃል ያ ረሱለላህ አላቸው የአላህ መላእክተኛ ሆይ እኒ እኔ አጂዱ ፊየ أجد بي قوة እኔ በጣም ጉልበት አለኝ አላቸው። ያ ረሱለላህ እኒ እኔ أجد ራሴን አገኘዋለሁ بي قوة ኃይል ያለኝ ሆኖ አግኝቼዋለሁ አጅዱ ቢ ቁዋ ኃይል አለኝ፣ ጉልበት አለኝ፣ አቅሙ አለኝ يا رسول الله አላቸው። አለስያም መጾም እችላለሁ፣ ፊት ሰፈር መንገድ ላይ መጾም እችላለሁ يا رسول الله አላቸው። فهل علي جناح ወንጀል አለብኝን? ብጾም ክልክል ነው። ኡላኢከ ልዑሳቱ ኡላኢከ ልዑሳቱ ብለዋል ላይኛው ሐዲስ ላይ። ስለዚህ ምን አላቸው? አጅዱ ቢቁዋ እኔ ኃይል አለኝ ጉልበት አለኝ አቅም አለኝ አለስያ መጾም እችላለሁ ፍሰፈር መንገድ ላይ መጾም እችላለሁ አላቸው እየተጓዝኩ እያለ ፈሀል አለየ ዱና በእኔ ላይ ችግር ይፈጥራል ወንጀል ይሆንብኛል አላቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ እንዳሉ ይሄ ማፍጠር አሉ ሩክሰቱ ሚነላህ ከአላህ የተሰጠች ማግራራት ናት። ፈመን አኸዘ ቢሃ ማግራራትን የተጠቀመ ሐሰኑን መልካም ሰርቷል። ወመን አሐበ አየሱመ መጾም ያስደሰተውና የፈለገ የወደደ ደግሞ ፈላ ጁናሃ አለይ ወንጀል የለበትም፣ ችግር የለም። ወላኪን አልእስባሩ ማፍጠሩ ግን ሐሰኑን የተሻለ ነው ይሄ የኢማሙ አህመድን እንትን ይደግፍላቸዋል ምን ሐይሱል ጀዋዝ ካየን ግን ወይንም በራአተ ዚማ ቶሎ እዳን መገላገል የሚል ነገር ካየን አይመተ ሰላታዎች ያስቀደሙትን እንይዛለን ማለት ነው። መሸካከል ያለበት ሰውየው መጾሙ ይሻላል። ወላኪን ሩክሷና ይሄ ሩክሷ አንተ አቅሟለ ትችላለ፣ አትደክም፣ ምንም አይደርስብህም ሊሆን ይችላል። ና ፈቃለ ረሱል ሰለላሁ ዐለይሂ ወሰለም ሩኽሷቱን ማፍጠር ግን ማግራራት ነው። አላህ አግራቱልና ይሄ ሀዚህ ሰደቀቱን ቱስድቀ አለይኩም ረቡኩም ተቅበሉ ሰደቀታ ጌታቸው አንድ ውለታ ሰደቃ ሰጥቷቸዋል በመንገድ ላይ ሶላት ማሳጠር፣ በመንገድ ላይ ረመዳንን ማስቀር ወይንም ደግሞ ኮፍ መጠቀም የሚሆን ተየሙምን የመሳሰሉ እነዚህ ሁሉ አላህ ያግራራቸው ነገራቶች ናቸው። ስለዚህ ሶደቃ ናቸው። ሶደቃቸውን ተቀበሉ ብለዋል ነብዩ አለይሂ ሰላቱ ወሰለም። በማግራራት በኩል ያለውን ብንሰራ ፈሁ አፍል ፈሁ አፍል በላጭ ይሆናል ማለት ነው። ይሄ ሩክሰቱ ሚነላህ ከአላህ የሆነች ማግራራት ናት። አላህ አግራርቶልን ፈመን አኸዘ ቢሃ ማግራራትን የተጠቀመ ከዚህ አገሩ ሲሄድ በረመዳን ያፈጠነ መንገድ ላይ ከቻለም ይጽፍ በረመዳን ከዚህ ወደ አገር ቤት ከሆነ ማለት ነው መጾም ቀኑን يصوموا خميس ما سر رصانه حاسا نصورنا ملكا مثلت النش من قد كونا من قلنا رمو مقولة تيكرا مشقة قال النجم مصوم يتشالا تقرينا ومن حظة لا تستطيع يفلقه يودد أيكم مصوم فلا جنح من تقرين لبدل رواه مسلم مسلم ذقبوط الحديث وأصله في المتفق عليه أصله في المتفق عليه هلا من حديث عائشة كعائشة تذقب حديثنا أن حمزة بن عمر سأل يمن يعني يوم جلاله አይሻ ናት የዘገበችው ምን ሐዲስ አይሻ ነው አነ ሐምዘተ ብን አምር ሰአለ ብላ ነው የተናገረችው ከሐምዘተ ብን አምር አይሻ ይዛ ነው የዘገበችው አይሻ ከነብዩ ይዛ ሳይሆን አይሻ ከማን ይዛ ነው ሰአለ ሐምዘቱ ብን አምር ጠየቀ ብላ ነው የተናገረችው ለአላህ ለአላህ ሰሚዓት ምን ነቢ ሰለላሁ ዐለይሂ ወሰለም ሂነ ዩጂቡ ለሐምዘተ ብን አምር መልስ ሰምታ ሊሆን ይችላል አው አኽበራ እንደውም ታሪኩ ላይ ኢብኑ ሙሐመድና ኡሙ ሙእሚኒን አኢሻ ከዚህ ሰውዬ ላይ ዘግበዋል የሚላል አኢሻ ራሱ ከሰውየው ላይ ዘግባለታለች ከነብይ ያልሰማችሁም ከዚህኛው ማለት ነው ይህንን ስታቀባበል ነበር ከተለያየ ስለዚህ አንድ ሙሳፊር መንገደኛ መጾሙ ነው የትኛውን አስቶል ነው ማስተሩን የመረጡት ማን ናቸው ማፍጠርን የመረጡት ማን ናቸው? ኢማሙ አህመድ አለ መሸካ ከሌለበት መጾሙ ይበልጣል ያሉት እነማን ናቸው? እሱ አይማሞች ከሆነ ይሄን እብኑ ባዝ የፈቱት ፈትዋ አለ ለምሳሌ ሊል መላህ አይሰጡታል ለካፒቴኖችና እንትን መላህ ለሆኑ ሰዎች ማለት ነው። ቤተሰባቸውን አብረው የሚጓዙ ሁልጊዜ የሚመላለሱ ከሆነ እነዚህ መንገዳቸው ስለማይቆረጥ ምን ያድርጉ ብለዋል? መጾም አለባቸው ብለዋል። እዛው መንገድ ላይ ሆነ ወላኪን ቤተሰቡ ከሱ ጋር ካልሆነ እሱ ብቻ የሚመላለስ ከሆነ ቤተሰቡ ጋር እስከሚመለስ ድረስ ማፍጠር ማፍጠር ይችላል። ኋላ ቀባ ያወጣዋል ይላል። ላኪን ሁልጊዜ የሚመላለስ ከሆነ ጦሪቁ ወይንም ጉዞ የማይቋረጥ ከሆነ ኑሮ በመንገድ ላይ ነው አይደል? በቃ መጾም አለበት ማለት ነው። የረፍት ጊዜ ስለለ እሺ ጾምን የሚያስፈጥሩ ነገራቶች ሲጋራ ያስፈጥራል አያስፈጥርም? ሲጋራ ያስፈጥራል። ኦክሲጅን ቢሰጠው አንድ ሰው faint በልቶ ኦክሲጅን ቢሰጠው ኦክሲጅን ቢሰጥ ያስፈጠራል? አያስፈጠርም ይለዋል። ዓለማዎች ፈትዋ ሰጥተዋል። አያስፈጠርም። አንድ ሰው ቀጭን ክር ቀጭን ክር በዚህ ሆዱ ምርምር ለማድረግ ቢያስገቡ ዶክተር ቢያስገባ ችግር የለም ብለዋል። ይሄ ሙጀመዕ አልፈቴ ጅራብ ተፈል እስላሚያ ጅዳ ላይ ተሰብስቦ የሰጡት በህክምና ዙሪያ ላይ የተሰጠ እንትን አለ። ለምሳሌ ለአንድ ሴት ማህፀን ምርመራ ቢደረግላትና አንድ ሰው በጓንት በእጁ ቢገባ ወይንም ደግሞ የሆነ ቀጭን እንትን ነገር ቢያስገባ በሚበሉ አይ ዕልም ነው ዕልም ላይ ማፈር ክልክል ነው ስለተባልኩ ነው። እሺ ነው ቢልመህቢል ቢገባ ምን ቀጭን ቱቦ መሰል ነገር በወንድም ብልት መሳናውን ወይንም ደግሞ ይሄ እንትኑ የሽንት እንትኑን ለመጥረግ የሚጠቀሙበት አለ እንደዚህ ለበሽተኛ ለሰውዬ ጾመኛ ቢሆን አይበላሽም። ለምን አንድ ሰው ለሱ አልሆነ የነገር ሊሆን ይችላል ተብሎ ነው የሚጠበቀው። የማህፀን ምርመራ ቢደረግም አይበላሽም። በአፍም ቢያስገቡ ቀጭን ክር ነገር አይበላሽም፣ ችግር የለም ብለዋል። ዙሪያ ላይ ግን ምግብ ከገባ ወይንም ህቅነል አልሙገዚያ የምትባላል ግሉኮስ ግሉኮስ ማለት ምን ይተካል? ግሉኮስ ምግብን ይተካል አይደል? እሱ ያስፈጠራል ነው ያልክ ያስፈጠራል። ወይ ደግሞ ቫይታሚን ኢ የሚባለው የሚጠቀም ያስፈጠራል። تغذية ካልሆነ جراثيم ወይንም ደግሞ ባክቴሪያዎችን የሚገል ነገር ቢወስድ ሰውየው ችግር የለም፣ ኪኒን ችግር የለም ያሉ ሰዎች ولكن አካል ያለው ነገር ውስጥ መግባት እሱ ክልክል ስለሚሆን ይሄ قول ነው እንጂ ተቀባይነት የለው ኪኒን ራሱ አይፈታም እስከ ማለት ይደርሳሉ። ምክንያቱም ምግብን የማይተካ ኪኒን ከሆነ ችግር የለም። ገብቶ ባክቴሪያ ምናምን ነው እንጂ የሚገድለው ለሰውነት ጥቅም የለውም፣ ሰውነትን አይገነባም ምናምን የሚለውን እንትን አምጥቶ ነው ዋና ያስፈጠራል። መርሲ መርሲ vitamin A ወይም ምግብን የሚተካ መርሲ ያስፈጥራል። ምግብ የማይተካ ከሆነ ግን መስጊድ አያስፈጥርም፣ ችግር የለም። በጆሮ የሚገባ ነገር አያስፈጥርም፣ መድኃኒት በአይን አይን ላይ የሚኳል ኩህልም የሚሆን ጠብታ የሚሆን አያስፈጥርም። የጀማ አልፍቂ የሰጡት ፈትዋ ነው። ባብ ተመስለሚያ በ1997 የጀሰም አካል አለ እሱ አካል አለ አካል አለ ራሱ ብዙ ጊዜ ስቦ ስቦ እንትኑ ቢጨመቅ ጥቁር ነገር ቆሻሻ እንትኑ ዘመን ሳምባው ሳምባው ላይ እዛ ላይ ቁጠላሸት እንትን ይላል ማ ማለት ምራቁን የሚውጥ ከሆነ ምራቁን እየዋጠ ነው አይደል የሚሰራለት መድኃኒት ከምላስ ስር የሚቀበል አለ መድኃኒት ሙጀመዕ አልፍቂ አሁንም ራሱ ፈትዋ ሰጥቷል እዚህ የእንትኑን ሳይሆን የትማውን የእንትኑን ሳይሆን መድኃኒት ምላስ ስር የሚቀበር መድኃኒት አለ ብለዋል። ከሰውነት ጋር የሚያያዝ ነገር ምራቁን እስካልዋጠ እየሟሟ የሚገባ እስካልሆነ ድረስ ችግር የለም ብለዋል። ነው መድኃኒት ካለው ዋዳ እንካነ የብልዑ ሬቃ ምራቁን የሚወጥ ከሆነ ለምሳሌ ምን አንድ የሚያደርጉት ነገር አለ። ሴቶች ወጥ በሚሰሩበት ሰዓት ወዲህ ቀምሳሉ አይደል? አይውጡትም። መቅመስ ይቻላል ማለት ታሙን ማለት ነው ምላስ ላይ። ከዛ ቢተፉት ችግር የለም አያበላሽም። ወደ ሆድ የገባ ነገር ነው የሚያበላሸው። የማይገባ ከሆነ ወደ ሆድ ወደ ሆድ ያልገባ ነገር አፍስ ውስጥ ብታስገባው ችግር የለም አይበላሽም። ጾም አያበላሽም። ወደ ሆድ የሚገባ እየሟሟ እየቀለጠ የሚገባ ከሆነ ግን ጾም ያበላሽም። ጥርስ ቢነቅል በረመባን አንድ ሰው አያበላሽም። ማወቅ የለበትም። ምራቅ ጾም አያበላሽ ምራቅ ማወቅ ጾም አያበላሽ አክታ ብቻ ትልቁ ዋናው ትልቁ አክታ ብቻ ምራቅ አሁን አሁን የፈለገውን ያክል ምራቅ አያበላሽም። እንደውም በጾም በረመባን እኮ ስናስበው ምራቅ ቶሎ ቶሎ ይመጣብናል። መጥፋት እንዳለብን ስለምናው ቶሎ ቶሎ ይመጣል። ምራቅ አያበላሽም ሰው አለ የሚል ቀውል ነው ቀውል ነው። ኪኒንን ለማስገባት ፈልገው አስገብተውታል በዛ ቀውል ላኪን ገይሩ ሙአየድ ማንኛውም አካል ያለው ነገር በመንፈስ ከገባ ወደ ሆድ ከደረሰ ያበላሽ ፉቃዎች ያሉት ማለት ነው። ገይሩ ሙአየድ ነው። ዱዓ ከእንትን በኋላ ይቻላል፣ ችግር የለም። እነ ኢማሙ ሻፊዒ አይቻልም ነው ያሉት። ምክንያቱም ለፈሙ ለፈሙ ለኸሉፉ ፈሚ ሳኢሚ አጥየቡ ዒንደላሂ ሚን ሪሒል ምስክ የሚል ሐዲስ አለ። የጾመኛ አፍ ሽታው አላህ ዘንድ ከሚስክ የበለጠ መዓዛው ስለሚያውድና ጥሩ መዓዛ ስላለው መዓዛውን ማስወገድ የለበትምና ምን ያደርጋሉ? ከ زوال በኋላ መፋቅ የለበትም ብለዋል። ولكن ይሄ رأي ነው። رأي ነው። نعم ጥሩ መዓዛ አለው። ግን ይፋቅ የሚል ሌላ ቦታ ፊ ኩሊ ሶላቲን ወፊ ኩሊ ውዱእን መሳቅ እንዳለበት ተነግሯል። ያኑ ራጅሑ መሳቅ ይቻላል። አፍርም ከአስርም በኋላ ከአስርም በፊት ይቻላል መሳቅ። በአፍንጫ የሚገባ ነገር መድመዷና አስትንሻቅ ስናደርግ መቆጠብ አለብን። ውስጥ ሆዳችን መድረስ የለበትም። መድኃኒቱ እዚሁ አካባቢ ድረስ ከሆነ ችግር የለም ለመድኃኒት ለመድኃኒት ለመቀብ አፍንጫ የሚገባ ነገር የሚደረግ መድኃኒት ችግር የለም ሆድ እንዳይደርስ ነው። እስቲንሻቅ ስናደርግ ግን በጣም ነውና የሚገባ ከሆነ ወደ ሆዳችን የሚገባ ከሆነ አፍንጫና ጉሮሮ እኮ ከዚህ ከጀርባ ይገናኛል፣ ቀዳዶ ይገናኛል። እዛ እንዳይገባ መጠንቀቅ አለብን። ሀታ መድመዷ ስታደርግ እኮ فبالغ في الاستنشاق إلا أن تكون صائما من باب البوست الكرن من ومن يغون كان دهون السكرنج فتعام سابوها وانت بلا فرمضان كون قرب الهم تابي لك أو كون أكثر ترى لا من تسكى قبادنا من سواك ودو بعد ذلك ودو سيارك ها ሻወር ይቻላል፣ ግን ቢማዕነ ተበሩድ እንዳትጠቀም። ውሃ ስለጠማኝ ጥማቴን ለማርካት ሻወር ልውሰድ መባል የለም እንጂ ሻወር መውሰድ ይችላል። ሻወር መውሰድ ከዙሁርም በፊትም ከዙሁርም በኋላም ይችላል። ግን ኢብራሂም ጣዕሙን ወይንም ደግሞ ጥማችንን የሆነ ለመቀነስ የሚል ነገር نية መኖር ቅባት ምናምን ነገር ብንጠቀምና ሰውነታችን ቢመጠው ችግር የለም። ይሄን ይመስል ሌላ የተለያዩ ቅባቶችን ይመስል ጸጉር ላይ የሚደረግን ቅባት ቅቤ ብንጠቀም ወደ ዲማጋችን ሊገባ ችግር የለም ብለዋል ማለት የማያስፈጥር ይበዛል ከሚያስፈጥር ገብቷችኋል ነገር ክልክል ነው ሐራም ግን حرام መስራት አንድ ነገር حرام መስራት ሆነ ኢባዳው ውስጥ የሆነን ኢባዳ ሊያበላሹ ይችላሉ ሌላ ጥያቄ ነው ለምሳሌ አንድ ሰው ሶላት እየሰገደ አጅነብይ ላይ አጅነብይ ላይ ምንድን ነው حرام ነው አይደል ሶላት ውስጥ ሆኖ ቢያይ حرام ሰራ ሶላት ውስጥ ሆኖ ነው የሚባለው ሶላት ውስጥ حرام ስለሰራ ሶላት ይበላሻል እንላለን ያበላሸዋል አንል እንችላለን ታልቅ ራሱ ሁኔታው ጋር ካልተያያዘ አሁን ሐራም ስለሰራ ብቻ አይደል ራሱ አካል አለ ያበላሻል ሲጠቀሙ ማለት ነው። ትንቧ አይገባ ይገባል ይገባል ይገባል የዱቄቱም በሆነ ለዚህ የሚስቡት ስለምን እዙ ውስጥ አይደለም የሚቀራው የት ነው የሚሰራው የሚያንቀሳቅስ እኮ ውስጥ ዲማጋ ድረስ ይገባል ሽቱ ምናምን ነገር ቢሸተን ችግር የለም እጣን ቢጨስና ሽቱ ምናምን ነገር ቢሸተን ችግር የለም እንደዚህ ነው ለጭንቅላት የሚገባ መድኃኒት ፈቅደዋል። ወደ ጭንቅላት የሚገባ ነገር በአፍንጫ ተጠቅሞ ድማጋችን ውስጥ የሚገባ መድኃኒት አሁንም ሙጀማዓን ሽክ ራሱ ፈቅደዋል። ችግር የለም። ዋናው መዒዳ መድረስ አለበት ይሄ ደግሞ ሁለት እንትን ያለው ድማጋችን ጋር የሚያገናኘው አለ። አፍንጫችን በዚህ በኩል ታችን ይወርዳል። ፈሳሽ ነገራቶች ስንልካቸው በመሳሪያ ወይንም ቱቦዋን በመጠቀም እስካላሳለፉት ድረስ ወደ ሆድ ሊገባ ይችላል። ብዙ ጊዜ እንደዛ ነው የሚሆነው። ተባሰና ግልጽ ነው። وعن ابن عباس رضي الله تعالى عنهما قال رخص لي رخص تقرارا للشيخ الكبير لتلك شماغل አዛውንት ለትልቅ አዛውንት ለሼክ الكبير وللشيخوخة الكبيرة ለትልቋም አዛውንት አዛውንት ነው እንዳልታለ ሁለቱ እ አሮጊት ሴት ሽማግሌ ነው ወንድ ሽማግሌ ሴት አሮጊት ነው ወንድ አሮጊት رخص للشيخ الكبير لتلك አዛውንት ለወንዱም ሆነ ለሴቷ አልከቢራ ፊት ትላላችሁ ለሼክ ከቢራ ሼክ እዚህ የእድሜ ነው እንጂ የዕልም አይደለም እሺ ትልቅ አዛውንት የሆኑ ጾም የማይችሉ አዩፍቲ እንዳፈጥሩ ተፈቅዶላውታል አዩፍረ እንዳፈጥር ተፈቅዶለታል ወይ ጥይመ ምግብም እንዲመግብ እንዳበላ አንኩል የውሚን በየቀኑ ምስኪንን አንድ ምስኪን ማብላት አለበት ይህ ትልቅ ሽማግሌ ያዘው ወላ ቀባ አለይ ቀባ ግን የለበት ቀባ የለበት ዛሬን ያፈጥራል አንድ ሙድ ይሰጣል አንድ ሙት 625 ግራም ማለት ነው 625 ግራም በቀን ይሰጣል በየቀኑ ማለት ነው 29 ቀን ተጾሞ ከሆነ 29 ምስኪኖችን ያበላል ማለት ነው በየቀኑ وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وأن تصوموا خير لكم የሚለው የቁርአን አያ እንደመጣ ሙስሊሞች መጀመሪያ አሹራ ነበር የሚጾሙት አይደል ከዛ ከአሹራ በኋላ ረመዳን ታወጀ ረመዳንን ጾሙ ኩቲበ አለይኩም ሲያሙ ከማ ኩቲበ አለ الذين من قبلكم لعلكم تتقون ከእናንተ በስተፊት በነበሩት ኡማዎች ላይ እንደተደነገገ ሁሉ እናንተም ረመዳንን ጾሙ ተብላችኋል ተባለ ረመዳን ጾሙ ተብሎ ግን ምን መጣ ወአለ الذين በነዚያ ላይ ይጢቁነሁ መጾም በሚችሉ ሰዎች ላይ ረመዳንን መጾም የሚችሉት ሰዎች ወአለ الذين ይጢቁነሁ ፊድየቱ ጧዓሚ ጧዓሙ ምስኪንን ፊድያ አላቸው ካሳ ይሰጣሉ ምን ጧዓሙ ምስኪን ምስኪንም አላቸው ይሄ ማንን የተመለከተ ነው? ሁሉንም ሙስሊም ነው። መጾም የሚችለው የማይችለው ሁሉንም ተመልክቶ ያር ምርጫ ማለት ነው። ሰመን ተጠው ኸይረን ገንዘብ የሰጠ ወይም ፊዳ የሰጠ ጥሩ ነው። فهو خير لكم ጥሩ ነው ምንም ጥሩ ነው መልካም ነው ወአን ግን خير لكم የተሻለ ነው መጾማችሁ የተሻለ ነው ማለት ስለዚህ ምርጫ ተሰጥቶ ነበር ማለት ነው የፈለገ ይጾማል የፈለገ ደግሞ ካሳ ሰጥቶ አጥሮ ይውላል የአወለ ኢስላም መጀመሪያ አካባቢ ላይ ማለት ነው ረመዳን እንደተደነገገ ጾሙ ቀጥታ ጾሙ ብቻ አይደለም የተባለው የፈለገ ይስና እየበላ ይሆን የፈለገ ደግሞ ምን ያደርጋሉ ይጾም ነው ቁርአን ያለ መጨረሻ ላይ ግን ፈመን ሸሂደ ሚንኩም ሻህረ ፈሊየሱመው ረመዳን ውስጥ እየገባና መጾም የቻለ ይጹም የሚለው መጣ ሙሉ በሙሉ فدية መስጠት ቀረና ጾሙ ቀጠለ እነማን በኤክሰፕሽን አልቀሩ እነማን ቀሩ ትልቅ ሽማግሌ የወንድና ሴት አዛውንት እነዚህ ሁለቱ ብቻ ቀሩ ሁለቱ መጾም የማይችሉ ከሆነ ምን ማድረግ አለባቸው ፊዳ እየሰጡ እየበሉ አጥሮ ይውላሉ ማለት ነው ሁለቱ ሁለቱ የነሱ መንሱኽ አይደለም አያው መንሱኽ ነው ከማለት ይልቅ በዚህኛው መፈሰል ነው ጥሩ ነው የሚሉት وعلى الذين يطيقونه በጣም በችግር የሚችሉት ወንድ አሮጊትና ሴት ወንድ አዛውንትና ሴት አሮጊት በችግር ቢቋቋሙትም እንኳን እሱን ይተውና ምን ያደርጉ ካሳ እየከፈሉ ይሰሩ እንትን ያስሩ አያው ማለት ነው እነሱን ይመለከታል وعلى الذين يطيقونه فدية طعام مسكين فمن تطوع خيرا فهو خير له وان تصوموا خير لكم እነማንን ይመለከታል አልኳችሁ እ እነማንን እየሰማችኝ አይደል ልጅ ካለ ወራሽ ካለ ልጅ ካለ ይከፍላል። በህይወት እያሉ አይጾምላቸውም። ከሞቱ ነው እዳው የሚከፈለው። ወራሽ የሚጾምላቸው ጾም እያለባቸው ከሞቱ ዋጅብ ጾም እያለባቸው የነዝርም ጾም እያለባቸው አባት እናት ቢሞቱ ወይም የምንወርሰው አካል ቢሞት ቀዷ እናወጣለታለን። ያ ይቻላል። ካልቻሉ ምንም ከሌላቸው የሚሰጣቸው ከሌለ የለም። ከሌለማ እኮ የለም። ከሌለ የለም። لا يكلف الله ነፍሰን ለማንኛውም ከዚህ የሴትና የወንድ ትላልቅ አዛውንቶች ይፍጥር ያፈጥሩና ወይጥዕም ይመግባሉ። አንኩል ሊዮምን በየቀኑ ምስኪን ያበላሉ። ቀባ የለባቸው ወንድና ሴት አዛውንት ማለት ነው። በሽተኛም አሁንም ላይርጃቡ ይድናል ተብሎ ተስፋ የማይደረግለት ሱካር በሽተኛ ካለ ምን ማድረግ ይችላል? ሲዳ እየሰጠ እሱን አፍጥሮ ይውላል ማለት ነው። ማይድኑ ይችላሉ ተስፋችን የተሟጠጠ ከሆነ ማለት ነው በቃ ይሄ የእድሜ ልክ በሽታ ይዞታል የሚለቀው ነገር አይደለም ካለ ሐኪም ነው ይህንን መወሰን የሚችለው ዶክተሮች ናቸው የሚለቅ በሽታ አይደለም በሽታው እና አድክሞታል አይችልም ጾሙን የሚጾም ከሆነ ይጎዳል ከተባለ ወይ የስኳር መጠኑ አሽቆለቁልና አሁን አደጋ ውስጥ ይገባል ከተባለ ይበላል ይሸጣል ማለት ነው አ አ አሁን አንኩል ዮሚን ማድረግ አለብን ቼክ ያለበት መጾም ይችላል እኮ ቼክ ያለበት አንድ ዘማ ከሆነ ጊዜውን የሚያዛባባቸው ከሆነ እኮ ላይ ርጃ ቦሩ ያለው ጁምላ ውስጥ ይገባሉ እንዳለ ማለት ጧትና ማታ በፍጡርና በስከሱር በፊት የኪኒኑን መከታተል የማይችሉና የሚዛባ የሆነ ሐኪሞች ይዛባል ምናምን ነገር ካሉ እኔ ነው አሪፍ አ ይቻላል ማለት ነው እሺ እዚህ ውስጥ ምን ሊገቡ ይችላል? ሲ እንትን ነፍሰ ጡርና ሙርዲዓ አጥቢና እርጉዝ ነፍሰ ጡር እርጉዝ ሴት እነዚህ ሁለቱ ሴቶች አጥቢ ሴትና የምታጠባ አዲስ የወለደች ሴትና እርጉዝ ሴት ሁለቱ ኸውፋቸው ፍርሃታቸው በራሳቸው ላይ ከሆነ ይጾማሉ ኋላ ቀዷ ያወጣል እንትን ያፈጥራሉ ኋላ ቀዷ ብቻ ያወጣሉ ከፋራ አይኖርባቸው ከፋራ አይኖርባቸው የሰሩት